الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته. وعن عبد الله بن مسعود رضي الله تعالى عنه قال: أتى النبي صلى الله عليه وسلم من الغائطة فآمرني أن أتيه بثلاثة أحجار فوجدت حجرين ولم أجد ثلاثا ثالثا فأتيته بروسة فأخذهما وألقى الروسة وقال إنها رك ውስጥ ብንገባ አይሻልም? አይበቃንም ቦታ الله ابن مسعود أحد السابقين الأولين ومن نبلاء فقهاء الصحابة عبد الله بن مسعود ቀድመው እስላምን ከተቀበሉት አሳቢቁን አልአወሉን ምን አልሙሃጅሪን ከተባሉት ውስጥ የሚመደቡ ታላቅ ሰሐቢይ ናቸው። አብደላህ እብን መስዑድ ወምን ኑበላኢ ፉቀሃኢ አሰሓባ ከሰሐቢዮች ውስጥ ታላቅ ስለድናቸው የሚያውቁ ፉቀሃዎች ከሚባሉት ተርታ የሚመደቡም ናቸው። ኪባር አልበድርይን በድር ላይ ከተሳተፉትም ውስጥ አንዱ ናቸው። ካዲሚ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱልም ካዲም ነበሩ። ወሙቀረቡ ሐደረቲን ነብዩ አለይሂ ሰላቱ ወሰላም የነበሩበት ቦታ በጣም ያቀርቧቸው ነበር። ለሁ መናቂቡ ለሁ መናቂቡ ጀማ ታላቅ ታሪክ አላቸው። አንብቡት። በሰላሳ ሁለት ዓመተ ሂጅራ ነው የሞቱት። አብደላህ ብን መስዑድ ረዲየላሁ ተዓላ አንሁ ቃል አተ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ መጡ። አልጋኢጣ ሰገራ ቦታ መጡ ሊጠቀሙ ተአመረኒ እኔን አዘዙኝ ይላል አብደላህ ብን መስዑድ አንአቲየሁ እንዳመጣላቸው ቢሰላከት አህጃር ሶስት ድንጋዮችን እንደወስድላቸውና እንዳመጣላቸው ነብዩ አዘዙ። ፈወጀድቱ ሐጀረይን ሁለት ድንጋዮችን አገኘሁ። ወለም አጀድ ሳሊሰን ሶስተኛ ግን አላገኘሁም ነበር እና ሌላ ሶስት ለማሟላት ፈአተይቱሁ ቢረውሰቲን የሆነ ኩበት ፋንድያ መጣሁላቸው ይላል ሶስተኛ ፈአኸዘሁማ ሁለቱን ድንጋዮችን ተቀበሉኝና ወአልቀረውታ ፍጉን ወይንም ኩበትን ወረወሩት ነብዩ አለይሂ ሰላቱ ወሰለም። ወቃል አሉ ወቃል እንዳሉ ነብዩ አለይሂ ሰላቱ ወሰለም እነሃ ይህች ረውተው አሉ ኩበቱ እንትን ይሄ አንድያው ሪክሱን አይነጅሱን ቆሻሻ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ሌላን እንኳን ሊያጸዳ ራሱ ነጃሳ ነው አሉ ነብዩ አለይሂ ሰላቱ ወሰለም። አረውታ ረውታ ማለት هو فضلات الحمار የአህያና የበቅሎ የመሳሰሉት ነው። ፋንዲያ የሚባለው ረውስ ፋንዲያ ኩበት ጋር ራሱ ይለያል። ኩበት የሚባለው የከብቶች ነው፣ የላሞች የከብቶቹ ቢሆን ኖሮ ነጃ ሳይሆንም በሌላ ኢለት ነው የሚከለከለው። እዚህ ነብዩ አለይሂ ሰላቱ ወሰለም የከለከሉበትና የተውበት ምክንያት ሲነግሩን إنها ركس ናል أي نجس ነጃሳ ነው አሉ። ነጃሳ የሚሆነው ደግሞ የማን ነው ብለናል? ስጋው ስጋቸው የማይበሉ ስለዚህ የ حمار የአህያ ነው መሆን ያለበት እና የበቅሎ ኢብን የፈረስ እንኳ ራሱ ላይገባ ይችላል እዚህ لأنه مأكول ስለሆነ ነጃት አይሆንምና ስለዚህ ነብዩ አለይሂ ሰላቱ ወሰለም ዒለቱን ነግረውናል ስለ አጥንት ሲጠየቁ ነብዩ አለይሂ ሰላቱ ወሰለም ፍግ ወይም ኩበት ፋንድያ የማይቻልበት ምክንያት ነጃሳ ስለሆነ ነው አጥንት ለምንድን ነው የተከለከለው ብለው ነብዩ አለይሂ ሰላቱ ወሰለም ነብዩን ሲጠይቋቸው ሱሐቢዮች ነብዩ አለይሂ ሰላቱ ወሰላም የመለሱት ምንድነው? ፈኢነሁ ጧዓሙ ኢኽዋኒኩም ሚነል ጅን ፈኢነሁ ጧዓሙ ኢኽዋኒኩም ሚነል ጅን ለጅን ወንድሞቻችሁ ቀለብ ስለሆነ ነው ብለዋል። ምን አጥንት የተከለከለበት ፋንድያ የተከለከለበት ደግሞ ኢነ ሐሪፍ ቆሻሻ ስለሆነች ነው ብለዋል። ኩበት ይፈቀዳል። ኩበትም ራሱ ፈኢነሁ ጧዓሙ ደዋብ ኢኽዋኒኩም የወንድሞቻችሁ የጅኖች እንስሶች የሚቀለቡት ስለሆነ እሱም ሰው ይሄንኛው ዕለት ሊሆን ይችላል። ግን ዋናው አንድያው ነብዩ አለይሂ ሰላቱ ወሰለም የተውበት ምክንያት ነጃሳ ስለሆነ ነው። አخرجው አልቡኻሪ ቡኻሪ ዘግበውታል። ወዛደ አህመድ ወዳረ ቁጥልዩ ኢንሲኒ ቢገይሪሃ የሚል ትእዛዝ ጨምረዋል። ይቺ ተጨማሪ ኢንፎርሜሽን ናት። ሁለቱን ድንጋይ ወሰዱና ከአንድያውን አልጠቀምበትም ፈኢንሃ ሪቅ ቆሻሻ ስለሆነች አሉ። ኢንሲኒ ቢገይሪሃ ሌላ አምጣልኛል። ሌላ ድንጋይ ፈልግ ወሰኝ ስለዚህ ሶስት ድንጋዮች ትናንት የነገርኳችሁ ከትናንት ወዲያ የተነጋገርነው ነገር አለ። ሶስት ድንጋይ ነው የሚያስፈልገው፣ ሶስት መሳሐት ነው የሚያስፈልገው። የት ነበር ያለው? ሶስት መሳሐት ነው። በአንድ ድንጋይ ሶስት ሊገኝ ይችላል፣ ችግር የለም። የድንጋው ቁጥር ሳይሆን ወሳኙ የማበስ አቅሙ ነው ወሳኙ። ሶስት ፌስ ካለው በሶስት አቅጣጫ እንቃ የሚያስገኝ የሚያጠራ ከሆነ በአንድ ድንጋይ ሶስት ሊገኝ ይችላል ይላሉ ዑለማዎች። አላ ምን الحديث አይደል ሶስት ድንጋይ የግድ የድንጋ ዘር መሆን አለበት ወይ? ላ ዋናው ማጥራት መገኘት ብቻ ነው። የሶስት ቁራጮች አንድ የሆነ ነገር ቆርጠን አንድ ሁለት ሶስት መቁረጥ እንችላለን፣ ችግር የለም። በሶስት የሚገኛል። ወረቀትም ለስላሳ ለስላሳ ወረቀቶች አሉ። ጋዜጦች እንደዛ አሽተናቸው ሊሆን ይችላል። ሲነር ላይ ደብተር እሱ አሽተነው ከሆነ ሊሆን ይችላል። አልበለዚያ ያዛምታል፣ ነጃሳውን ያፋፋዋል እንጂ አይመጥም። የሚመጥ ነገር ብቻ መሆን አለበት ለማንኛውም ሄደን ይገልጻል። وعن ابي هريره رضي الله تعالى عنه قال ان رسول الله صلى الله عليه وسلم يا الله ملاكتኛ ነሃ ከለከሉ የአላህ መላክተኛ ከልክለዋል ምን አነስተንጀ እስቲንጃ ማድረግን ከልክለውናል ቢአዝሚን በአጥንትና አውረውትን ወይ በፋንድያ በሁለቱ ከልክለዋል ነብዩ አለይሂ ሰላቱ ወሰላም ምክንያቱንም ተነጋግረናል አይደል لماذا نهى النبي صلى الله عليه وسلم الاستنجاء بالعظم በአጥንት ነብዩ ለምን ከለከሉ? ለምን ከለከሉ? ሁለት ዒለት ይኖረዋል። ሁለት ምክንያት ይኖረዋል። አንዱ ምክንያት ከምናየው angle፣ አንዱ ደግሞ ሸሪዓ ካስቀመጠው angle። ዝም ብለን በምናውቀው ነገር አጥንት ነጃሳን አይመጥም፣ እርጥብ ነገርን አያስወግድም። አንድ ይሄ لزج ስለሆነ ለስላሳ ነገር ስለሆነ ማለት ነው። አንድ ሁለተኛና ዋናው ነብዩ አለይሂ ሰላቱ ወሰላም ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጅን ቡኻሪ የዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? የወንድሞቻችሁ ጅን ውስጥ ያሉ ወንድሞቻችሁ የነሱ ቀለብ ነው ብለዋል። የነሱን ቀለብ ደግሞ መነጀስ የለብንም ሸሪዓችን ተመሳሳይ ስለሆነ ሽንት ለኛ ነጃሳ እንደሆነ ሁሉ ለነሱም ነጃሳ ነው። እንነጅስባቸዋለን። ምግባቸውን መነጀስ ነው። ሲነጀስ እያዩ ነጃሳ ደግሞ መብላት ለነሱ ሐራም ነው። ለምን ነብዩ አለይሂ ሰላቱ ወሰላም ነጃሳን መጠቀም ሐራም ነው ብለዋል። በእኛ ሐራም የሆነ እጅኖችን ዘንድ ሐራም ነውና ለአነ ሸሪዓተና ዋሂድ ሸሪዓችን አንድ ነው። ቁርአንና ሐዲስ ሁለታችን የሚያስተዳድረን። አህሉ ሱና ጅኖች አሉ። አህሉ ሱና ሰዎች እንዳሉ ሁሉ ማለት ነው። እንደዚህ እነዚህን መጠንቀቅ አለብን ወንድሞቻችን። ወቃል እንዳሉ ነብዩ አለይሂ ሰላቱ ወሰላም እነሁማ አዝምና ረውት ወይ አጥንትና ፋንድያ ላ ዩጠሂራኒ አያጠዱም ብለዋል። አያጠዱም፣ አያነጹትም፣ ቦታውን አያጠሩትም ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢንቃ ላይ ነው የሄዱት ነብዩ አለይሂ ሰላቱ ወሰላም አያጠሩ አያጠሩ ከዚህ ላይ የምንወስደው ምንድነው ባህሪ የሆነ ራሱ የሸሪዓ ራሱ ይለታለን ማለት ነው። አያጠሩም አያጣሩትም። አንድ ያለ ሁለተኛ ሌላም ደግሞ የጠቀሱት ዒለት ምክንያት አለ ነግራችኋለሁ። ይሄ ማለት አያጠራ እ እ የፈረስ ركس የሚለው ውስጥ አይገባም። በሌላ ዒለት ከተከለከልክ እንጂ በዚህኛው አትከለከልም። ነብዩ روث ን የከለከሉበት ምክንያት ምንድነው ያሉት? ምክንያታቸው ነው ፈኢነሃ ሪክሱን አይነጅ ነጃሳ ናት ነው ያሉት። የአህያና የበቅሎ ማለት የፈረስን ነጃሳ አይሆንም። የፈረሱ ነጃሳ አይሆንም። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام ምን ይላሉ? እስተንዚሁ እስተንዚሁ ተጥራሩ ብለዋል። ንጹህ ሁኑ፣ ጽዱ ሚነል በውል ከሽንት በደንብ ተጽዳዱ። ፈኢነ አመተ አዛብል ቀብር ምን አብዛኛው የጀሃነም ሰዎች ብዛት የጀሃነም ሰዎች በሽንት በነጃሳ የተነሳ ነው። በጣም የሚያስፈራ ሐዲስ ነው። በጣም የሚያስፈራ ሐዲስ ነው። እስተንዚሁ በደንብ ተጽዳዱ ብለዋል። ሚነል በውሊ ከሽንታችሁ በደንብ አጽዱ፣ ንጽህነታችሁን የጤን እስከምትሆኑ ድረስ ፈኢነ አመተ አብዛኛው አዛብል ቀብር የቀብር ቅጣት አብዛኛው ሚንሁ በሽንት ምክንያት ነው። በነጃሳ ምክንያት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሽንታችንን ሳናጋርግ ልብሳችን የሚነካካ ከሆነ የሚረጫጭብን ዝም ብለን careless ከሆን ነጃሳ ነን። ነጃሳ ሆኖ መስገድ ሶላቱ ተቀባይነት የለው። ተመልከቱ፣ ብዙ ነገር እያያዛል። ታሪክ ሶላቱን ማለት ነው መጨረሻ ይሄ ሁሉ ስለሚመጣ ከታች base ኡን በጣም ማሳመርና ማስተካከል አለብን። ውዶና ስንጃለ በጣም እንትን ማለት አለብን። استنزهوا ተቅዳዱ ብለዋል ነብዩ عليه الصلاة والسلام ይመልበው ፈኢነ አመተ አዛብል ቀብሪ ምን ረዋሁ ዳረ ቁጥንዩ ወለል ሐኪም ዳረ ቁጥንዩ ይዘግበውታል። ወለል ሐኪም ለሐኪም አክሰሩ ብለዋል። አመቱ አለ ቦታ ላይ አክሰር የሚል አረብያ ተጠቅሟል። ይሆን አክሰር አብዛኛው ቁጥር ማለት አብዛኛው ቁጥር አዛብል ቀብር መቃብር ውስጥ ያለ ቅጣት አብዛኛው ሚነል በውል ከሽንት የተነሳ ነው መንስኡ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወሆ ሶሒሑል ኢስናድ ሰነዱ ሶሒሕ ነው። ሌላም ቦታ ደግሞ ሶሒሕ ሀይል ቡኻሪና ሙስሊም ላይ የተዘገበ ሐዲስ አለ ይህንን የሚደግፍ ነብዩ አለይሂ ሰላቱ ወሰላም መራ አላ ቀብረይን በሁለት መቃብር አጠገብ አንድ ጊዜ ያለፉ ነብዩ አለይሂ ሰላቱ ወሰላም ምን አደረጉ? ሁለት ጀሪዳዎች ሁለት ዳፎችን ያዙና የቴምር እንትኖችን ሁለት ሰነጠቁና አንዱን አንዱ መቃብር ላይ ሌላውን ሌላው ላይ እንትን አሏቸው ተከሏቸው ነብዩ አለይሂ ሰላቱ ወሰላም አሏቸው ማለት ነው። ሁለት አዲስ የተቆረጡ እርጥብ ቅጠሎች ናቸው። ነብዩ عليه الصلاة والسلام ምን አሉ? እነ ሀዛኒ እነ ሀዛኒ ወአዘባኒ ፊ ቀብሪሂማ እነዚህ ሁለቱ መቃብር ውስጥ ያሉ ሰዎች እየተቀጡ ነው አሉ። ወማ ዩዐዘባኒ ፊ ከቢሪ በትልቁ ወንጀል እየተቀጡ አይደለም አሉ። أما أحدهما አንድኛው አሉ ነብዩ عليه الصلاة والسلام ካነ ላ የስተብሪኡ ሚነል በውት ከሽንቱ በትክክል አይጽዳዳም ነበር፣ ራሱን እንትን አይጠነቀቅም ነበር አሉ ነብዩ عليه الصلاة والسلام። ወይም ደግሞ አንድ አይጽዳዳም ወይም ደግሞ ላ የሚል ሪዋያ አለ አይደበቅም። ከሰዎች ተሰትሮ አልነበረም። በግልጽ ዝም ብሎ ፓንትራው ዝም ብሎ ሽንቱን መካከል ሜዳ ላይ ነበር ሰዎች እያዩት የሚጠቀሙ። ሁለተኛው ሁለተኛው አመሳኒ ሁለተኛው ሰውዬ ደግሞ ካለየም የምሽ ነሊና ሰውን ከሰው ያጋጫላትም ነበር። እከሌ እንዳለ እከሌ እንዳለ እከሌ እንዳለ እያለ እነዚህ ሁለት ሰዎች በትልቅ ወንጀል አይደለም የሚቀጡት ማለት ሳይሆን ቢተውት ኖሮ ቀላል ነገር ነበር። ቢያዝ ጥሩ ነበር። ነገሩን ማመላለስ ቢተውት ጥሩ ነበር፣ ቀላል ነበር። እንጂ كبيرة አይደለም ማለት ምን አልቀባኢር ይመደባል። ለዛ አይነት ጀሃነም የተዛተበት ወንጀል ከትልቅ ወንጀል ይመደባል። ስለዚህ ከሽንት አለመጽዳዳት ነው አንዱ ጀሃነም ውስጥ ሲቀጡ እንትን መቃብር ውስጥ ነብዩ አለይሂ ሰላቱ ወሰለም ሰዎችን ሲቀጡ ሲቀጡ ያይበት እዚህ መጠንቀቅ አለብን ማለት ነው። ከዚህ በመነሳት አቤት እሺ እሺ ነብዩ አለይሂ ሰላቱ ወሰለም ኢለትን ተናግረዋል። ለምንድን ነው እነዚህ ሁለት ቅጠሎች ያደረጉት ሲሏቸው የስተግፊራኒ ለሁመ ሐታ የይበታን እስከሚደርቁ ድረስ መቃብር ውስጥ ላሉት ሰዎች እስትግፋር ያደርጉላቸዋል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ እስትግፋር የሚያደርጉ ከሆነ ከዚህ በመነሳት በየመቃብሩ ላይ ማድረግ እንችላለን ወይ? ዳሆስቱ ጥያቄው ከኛ የሚነሳ ይሄ ነው። ወላኪን ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ አላደረጉም። እነዚህ ሁለት መቃብሮች ላይ ብቻ ነው ሐዲስ የደረሰ። እንደዛ አይነት የምታውቅ ቢሆን ይደረግ ነበር። ማንም አያውቅም። መቃብር ውስጥ ሰውዬ ይቀጣ አይቀጣ ምን ይደረግ አይደረግ የምናውቀው ነገር ስለሌለ መቆጠብ ብቻ ነው። ለምን ሰሐቢዎች እነ አቡበክርም አላደረጉም፣ እነ ዑመርም አላደረጉም፣ እነ ዑስማንም አላደረጉም፣ እነ አልይም አላደረጉም፣ ሌላው ሰሃባ አላደረጉም። ነብዩም ራሱ በህይወታቸው ያደረጉት ሁለቱ መቃብር ላይ ብቻ ነው ሐዲስ የመጣው። እነዛን ሁለት መቃብሮች ላይ ደግሞ ነብዩ ያደረጉት ውስጥ ላይ ያሉት ሰዎች እንደሚቀጡ ተናግረዋል። ስለዚህ እኛ ደግሞ አናውቅም ማን ይቀጣ ማን አይቀጣ። ስለዚህ መቆጠብ ብቻ ነው። አላደረጉም ከነብዩ በኋላ ያሉ ሰሃቢዎች ተወልደዋል እ ዋጅብ ነው አላህ ብቻ ጠንቀቅ ማለት አለብን። እ ሽንት ቤት ውስጥ አዎ ማለት ሲረጥ የሚረጥብህን ቦታ የቂን ካለ ይሰማሃል። የቂን ካለ የተረጠብህን ቦታ በጥንቃቄ ጠበቅ። በጣም ጥንቁቅ መሆን አለብን። በጣምም ደግሞ መወሰስ የለብን። ታረቀብኝ እንደ ሳይሆን መረቀቱን የቂን አንተ ማወቅ አለብን። ምርጥ ግድግዳው ላይ የሚሸና ከሆነ መመለሱ አይቀርም። ይህ ታውቃለህ። አለል የቂን የምታውቀው ነገር ስለዚህ ከዚህ በታች ያለው ልታጥ ትችላለህ። እግር ላይ ከሆነ ልብሴ ላይ ተረጭቷል እንዴ የምን ነገር ካለ ደግሞ አሁንም የቂን ነው የምትከተለው። አየህ ታጥባለህ። መረቀቱ የቂን ከሆነ የት ቦታ እንዳረፈ ባታውቀውም ማጠብ አለብህ። መረቀቱ የቂን ከሆነ የቂን ከሆነ وعن سراقة بن مالك رضي الله تعالى عنه قال علمنا رسول الله صلى الله عليه وسلم في الخلاء سراقة ابن مالك سراقة የዚህ ሰውዬ ታሪክ ታውቁታላችሁ። ሰሐቢዩ መሽሁር وهو الذي تعقب رسول الله صلى الله عليه وسلم في طريق الهجرة ነብዩ አለይሂ ሰላቱ ወሰላም ከአቡበክር ጋር ወደ መዲና ስደት ላይ በነበሩበት ጊዜ የመካ ሰዎች አንድ ያወጡት ነገር ነበር። የሆነ ነገር ፕላን አወጡ። ምን ፈጠጡ አዩጃዙ ቢመን የእቲ ቢሙሐመድን ወሳሒቢሂ አቢበክር ስድቅ መሐመድንና አቡበክርን ስድቅ የሚያመጣን ሰው በህይወትም ይሁን ሙተው ያመጣቸው ሰው መቶ ግመል ይሰጠዋል አለ። መቶ ግመል ማለት ሚሊዮነር ነው በዛን ሰዓት። በአሁኑ ሰዓት መየእቴን ቢሶላል ፈለሁ ከምሰተ ወዕሽሪነ መላይ ከሌን ያመጣ በህይወትም ሆነ በምን ሀያ አምስት ሚሊዮን ዶላር ተመዝግቦለታል። የፋሉን ሀል አያ እንደዛ ማለት ነው። ነብዩን አለይሂ ሰላቱ ወሰላም ለማያት ይሄ ታላቅ ተረተኛ ነበር። ደርሶባቸዋል ነብዩ ነብዩን ደረሰባቸው ሩቅ መቶዋን ግመል ለማግኘት ሲመጣ አቡበክር ስድቅ ሀዳ ሱራቃ ያ ረሱላላህ ይኸው ሱራቃ ደረሰብን አለቀልን አሽራ አብሽራ ይዘዋል። ነብዩ አለይሂ ሰላቱ ወሰላም ዘወር ሲሉ ፈጠመች፣ አጠገባቸው ሲደርስ እግሯ ገባ የፈረሱ ምንም አልነካሁትም፣ ፈረሷ ብቻ ክዳንልኛል። ወጣች። ነብዩ ዱዓ አደረጉ፣ ወጣች፣ እግሯ ወጣች። አሁንም ያመቶ ግመል አሳሳውና ወደ እርሳቸው ሮጠ። አሁንም ተጠመችበት። ደረቅ መሬት ላይ እግሯ ገባ። አሁንም እንደዚህ መጨረሻ ላይ በቃ ካሁን በኋላ ምንም ይፈጠር ምን አልነካውትም። ብቻ አንድ ነገር አለ። ያው ነብዩ አለይሂ ሰላቱ ሰላም ያሉን ስማሉ መንገድ ላይ ስትመለስ አንድ ካንተ የምንፈልገው ነገር ምንድነው? በዚህ አላለፈም የለም እኔ መንገዱን አዳርሻለሁ እያለ ማንም እንዳይከተለን ነገር አሉት። ይሄን እየነገረ ተመለሰ። እና ሱራቀቱ ብን ማሊክ የሚባለው ታላቅ ሰሐቢይ ነው ረዲየላሁ ተዓላ ቃል ኋላ ስለምን ተቀበለ አለመና ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አስተምረውናል አለ ስለኸላ ስለ ሽንት ቤት አጠቃቀም አስተምረውናል አነቅዑደ እንድንቀመጥ አስተማሩን አለል ዩስራ እግራ እግራችን ላይ እንድንቀመጥ ወነንሲበል ዩምና ቀኙን እንደዚህ ልናቆመው ቀኙን በጎን ታወጣውና ራቅ አድርገህ ሰውነት መቀመጥ ያለበት እግራ እግርህ ላይ ነው እግራ እግር ላይ ከሆነ ሀዛ ይፈስሉ ኹሩጀል ጋኢስ ውስጥ ላይ ያለው ፉዶላት ለመውጣት በጣም ጥሩ ወይ ያገኛል ማለት ነው። የተመቻቸ መንገድ ያገኛል። የሚገርመው ይሄ በጥብ ተደርሶበታል። የአሁን ዘመን ቴክኖ ራሱ ደርሶበታል። ይሄን ነው አብዛኛው እንትናችን ከላይ ያለው ጅመት እንትናችን ማለት ነው። ይሄ የእንትኑ ሹቦ ማለት ነው። ሹቦ አራት ቁጥር ነው የሚመስለው ይላሉ። እንደዚህ የተገለበጠ አራት እንትን ሶስት የተገለበጠ ሶስት ቁጥር ወይም በአረብኛ አራት ቁጥር አቀማመጥ ላይ የተቀመጠ ይላሉ። ጫፉ ዝግዛግ መጥቶ መጥቶ በቀኝ ጎናችን ላይ ነው የሚያርፈው ቀዳዳ። ቀኝህን የምትፈረ እንደዚህ የምታርቀው ከሆነ እግራህ ላይ የምትመጣ ከሆነ ክፍተት ይፈጠራል አሉ። የሱላ ለመውጣት ይገራለታል። ነብዩ አለይሂ ሰላቱ ወሰለም ለሚራ አላይም ቀዳዳውን ወላኪን ተከለም ሊአነሁ የተከለም ቢልወሕይ ወላ ينطق عن الهوى انه الا وحي يوحى اليه እዚህ ነው ፈቀድ ሸሂደ ለሁሙል አጥባ ለሁል አጥባ አጥባዎችም ይሄንን በጣም የሚገርም አገላለጽ ብለውታል ደርሰውበታል ደግሞ ረዋሁል በይሐቂ በይሐቂ ዘግቦታል በሰነድን ضعيف ሰነዱ በጣም ደካማና ضعيف ነው ወላኪን ይስተነሱ ቢ አህካም አይደለም ዋጅብ ነው ሱና ነው ምን የሚባል ነገር የለም ለራስ ጥቅም ታደርገዋለህ የግድ ቀኝ ላይ መቀመጥ ግራ ላይ መቆም ምን የሚባል ነገር ዋጅብ ነው ወይንም ሱና ነው ምን የምትለው ነገር አይደለም ለአንተ ይመችሃል በቃ እንደተመቸ ተቀመጥ ችግር የለም ወላኪን هذا አስሃል ለማለት ነው እዚህ ቢሰነድን ضعيف ሐዲሱ ተዘግቧል لأنه في من لا يعرف ما يتوق ሰው ውስጥ ላይ ስላለ ነው ሰነድ ላይ ተግባብተናል አይደል ግልጽ ነው وعن عيسى وعن عيسى ابن يزيد عن أبيه قال قال رسول الله صلى الله عليه وسلم عندي كرسول سنة من يزون قال والله ثم والله رسولنا أشرف الخلق عليه الصلاة والسلام علمنا حتى كيف نقعد في الشمس ቤት في الخلاء ሽንት ቤት ውስጥ ራሱ እንዴት መቀመጥ እንዳለብን አስተምረውናል። ምንም የቀረባቸው ነገር የለም። እንደው ትንሽ 0.00001 ፖይንት የምታስገኝ አጅር ያላትን ነገር ሁሉ አስተምረውን ቢከሊመትን ጀዋሚ በሙሉ አረፍተ ነገር የሚገለጹት በትንታኔ የሚገለጹት ብቻ ነብዮችን ኡማ የሚያሸራትን የሚያረካትን የሚያጠግባትን ጀነት የሚያስገባትን አስተምረዋል። የሚጎዳትንም አስተምረዋል። አንድ የቀረባቸው ነገር የለም። ስለዚህ ዲኑ በቴክኖም አይፈታም። በቃ ሙሉ ነው። ብሉ ዲን ነው። طيب وعن عيسى بن ابن يزداد عيسى بن يزداد عن ابي كاباتو كيزداد يزون عيسى بن يزداد عن ابي قال قال رسول الله صلى الله عليه وسلم እነዚህ ሁለት ሰዎች አይታወቁም። ሐዲሱ ራሱ ضعيف የሚያደርጉት ሁለት ሰዎች አይታወቁም። ዒሳ ብን የዛድ እና አባቱ አይታወቁም። ሸእናቸውም አይታወቅም። ሀዲሱ ግን በሌላ ሐዲስ ሸእናትነት ይኖረዋል ብለው ነው የዘገቡት አሊ ነው እንጂ ضعف እና ሐዲሱ እናየዋለን። ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ኢዛ ባለ አሐዱኩም አንዳችሁ ሽንቱን በሚሸናበት ጊዜ ፈልየምቱር አሉ ፈልየምቱር ይነብ ማለት ነው። አለብ አለብ ያድርግ ዘከረው ብልቱ ሰላሳ መራት ሶስት ጊዜ አለብ አለብ ያድርገዋል። ቀስ ብሎ እንዳይጎዳ እንዳይገል ቀስ ብሎ አለብ አለብ ያድርገዋል። ምን ለማድረግ ውስጥ ላይ እንትኑ ላይ ዘንጉ ላይ የተጠራቀሙ ሽንቱ የሽንት እንትን ወደ ውጭ እንዲወጣና እንዲዳረቅ በኋላ ወደ ሶላት ሲገባ እንዳይመጣ ማለት ነው። ባለ ኢዛ ባለ አሐዱኩም አንዳችሁ ሲሸና ፈልየምቱር ማለት አለብ አለብ ያድርግ ማለት ነው። ነስር ማለት ማለት ዘከረሁ ብልቱን ሰላተ መራት ሶስት ጊዜ ረዋሁ ኢብኑ ማጀህ ቢሰነድን ضعيف ዘግበውታል። ሐዲሱ ضعفና ነው የጀሃለት የዒሳ ወአቢ ዒሳ እብኑ የዛድና አባቱ አይታወቁምና ነው ሐዲሱ ضعፍና ያለው የንፉር የንፉር የንፉር ማለት አለብ ማድረግ ማለት ነው። እንደዚህ እ ከሊየንቱርም አለው እንግዲህ ለፍቷል። ከሊየንቱር ነው እሱ ነው ራሱ ገብቷችኋል አይደል? ይህንን ዑለማዎች የተለያየ እንትን አድርገዋል። ማድረግ አለበት ያሏል። አይ ዋጅብ ነው፣ ሱና ነው፣ ምንድነው ምንድነው ሳይሆን እብኑ ተይሚያ እብኑ ተይሚያ ረህመቱላሂ አለይህ ነትር የሚባለው ነገር ሀዲሱ ضعيف ስለሆነ የለም የለም ነትር የሚባለው ነገር የለም። አልበውል የخرج بطلع ሽንት በራሱ በተፈጥሮ ይወጣል፣ ቀጥ ይላል። በቃ ነገር የለም። እንደዚህ ያንተን ብላ አስተምታውጣው ነገር አይደለም። ስለዚህ እስከሚያልቅ ድረስ ይስማ የሚንጠባጠውን አራግፈሽ ሲንጋ አድርገ ሄድ ነው ይሄንን ያደርጋሉ አብዱራህማን እብን ሰዕዲ የኡሰይሚን ኡስታዝ ደግሞ ምን ይላሉ እንደውም እንዳታብ እንደዚህ አሸታሸት እንዳታደርገው ለምን ወስዋስ ትገባለህ ከዛም በኋላ ይለምድብሃል ሰላሳ ደቂቃ አንድ ሰዓት የሚያስተውት እኮ አለ በሶስት ምጥቅ አድርገው ይቆማል አይደል ብዙ ሰዓት ይቆያል እያልሽ ትንሽ ነው እያልሽ ምን እየሰራ ነው አሁንም ገና እያዳረሰ ይሄ ወስዋስ እኮ ነው የሚመጣብኝ ይመስላል ፉቃዎች ደግሞ አንድ ምን የሚጠቀሙት ነገር አለ ሰባ እርምጃ ይራመዳሉ። ሰባ እርምጃ ከተራመደ ውስጥ ያለ ሙሉ ነው እሱ ያልቃል። ሲንቀሳቀስ የቀረው ነገር ሊወጣ ይችላል አለ። እና ስፖርት እኮ ነው። ስለዚህ ዋናው ዋናው ትልቁ የቂል ይኖራል። በቃ ሽንት አይመጣም፣ ካሁን በኋላ አይመጣም የሚባል አስለምዳችሁ ከሆነ ግን የሚመጣባችሁ ከሆነ አሁንም ጥንቃቄ አድርጉ። ገራገርም እንዳናደርገው በጣም وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم سأل أهل قباء النبي عليه الصلاة والسلام أهل قباء أن ጠየቋቸው أهل قباء ሶስት ማይል ሲያክል ርቀት አላት ከመዲና ከተማ አሁን ተቀላቅላለች። አሁን የመዲና ከተማ በጣም ስለሰፋ ገብታለች። መጀመሪያ የነብዩ ዋናው መስጊድ የነበረበትና ቁባ የሚባለው ትንሽ ርቀት ነበር። ሶስት ማይል ሲያክል ለሲቻ ሲቀላ ምናምን አካባቢ አሁን ግን አንዱ ሆኖ ዋና ከተማ ተቀላቀለ። የቁባን ሰዎች ፈቃል እንዳሏቸው ነብዩ አለይሂ ሰላቱ ወሰላም ለአህለ ቁባ فقال إن الله الله يثني عليكم أرى الله بنان تلاي وداكي يشراك هناو من دينو مكنا يتبلو نبي يتأيقواته فيه رجال فيه رجال يحبون أن يتطهروا إن الله يحب المتطهرين ولا لا القرآن يا مالك فيه فيه رجال اذا لمسجد القسطي على التقوى الى لا ሁለት መስጊዶች ናቸው ሙናፊቆች የገነቡትና የቁባ ሰዎች ሙእሚኖቹ ሙስሊሞቹ የገነቡት መስጊድ ነበር። እዚህኛው እንዳትቆም ያንኛው በተቅዋ የተመሰረተው እሱ ጋር ቁም ብሎ ይህን ከዘገበ በኋላ فيه ይላል እዛ መስጊድ ውስጥ አላላህ እዛ መስጊድ ውስጥ رجال ወንዶች አሉ። ጾታ አይደለም ይባላል። رجال ያለው ባህሪ ነው። ወንድ ማለት በጣም መስራት የሚችሉ ለዲናቸው ጎበዞች ማለት ነው እንጂ የተፈለገው ቦታ አይደለም። ሴትንም ያካትታል ነው ይሄ ወንድ ሰዎች አሉ እዛ ቦታ እዛ መስጊድ ይሕቡን አየተጠሃሩ መጽዳዳት የሚያስደስታቸው የሚወዱ إن الله አላህ ደግሞ ይሕቡል ሙጠሂሪን ንጹሐንንና ራሳቸውን የሚያጸዱትን ሰዎች ይወዳቸዋል ይላል። ይቺ የመጣችው ለቁባ ሰዎች ነው። የቁባን ሰዎች አላህ እንደዚህ ብሎ ገልጿቸዋል። ምንድን ነው አሏቸው ነብዩ عليه الصلاة والسلام ምክንያቱ አህለ ቁባ ፈቃል እነላህ ዩስኒ ዐለይኩም አላህ ውዳሴ በጣም ስሯችኋል። فقالوا አሉ ምክንያታችንማ ለእኛ ከሆነ ይቺ አይመጣችሁ ይችን ነው የምንሰራው አሉ። ከተጦፉር ላይ ነው የወሰዱት። እና እኛ ኑትቢዑል ሂጃረተል ማአ ከድንጋ በኋላ ውሃ እንጠቀማለን አሉ። አሉ ቁባዎች መልሳቸው ይሄ ነበር። ከምን በኋላ ምን እንጠቀማለን? ከድንጋዩ በኋላ ውሃ እንጠቀማለን። በድንጋ ካዳረቅን በኋላ የቂን ከኖረን በኋላ እስቲንጃ እናደርጋለን በኋላ ሁለቱን አንድ ላይ ማገናኘት በጣም ጥሩ ነው ለልንቃ ለማጥራት ማለት ነው። ይሄን ነው የምንወስደው። ተግባባን ሶስት ደረጃ ነው ያለው። አንደኛ በጣም ንጹህ ለመሆን መጀመሪያ ማጥራት። ሶፍት ትጠቀማለህ ወይ ወረቀት ትጠቀማለህ ጋዜጣ። ከዛም በኋላ ምን ማለት ውሃ መጠቀም ይችላል። አሁን እነሱ የመለሰዋል። ወይም ደግሞ direct ውሃ ብቻ ሽንትን ተጠቅመህ ከጨረስክ በኋላ በውሃ መታጠብ ይሄም ይቻላል፣ ችግር የለም። ወይም ደግሞ ተጠቅመህ ጨርስ በድንጋ ወይም በጋዜጣ ወይም በሶፍት መጠቀም ይሄም ይቻላል። ውሃ ባጨምርበትም ስለዚህ እንጂ ወክላል ችግር የለም። ሶስቱም ደረጃቸው እንደዚህ መጀመሪያ ገና ከዛ በውሃ ብቻ ከዛ በድንጋ ወይም በሶፍት ብቻ እንደውም እብን ሼኹል አልባኒ አንድ ሶህ ያደረጉት አያው ቁርአን አያው የወረደበት ምክንያት ይላሉ ሼኹል አልባኒ ሶሒህ አድርገው የተቀበሉት ውሃን ስለሚጠቀሙ ነው የሚለው እንደውም ሶሒህ ሆኖ ነው የሚለው ሁለቱን አንድ ላይ ስላደረጉ ሳይሆን በውሃ ምክንያት ነው የመጣው ነው የሚሉት ይህንን አውላ አድርገው ነው የሚጠቀሙት ፈቃሉ አሉ እና እኛ ኑትቢዑ ልሒጃረተል ማአ ከድንጋ በመቀጠል ውሃ እንጠቀማለን አለው ረዋሁል በዛሩ ቢሰነድን ضعيፍን ሰነዱ ضعيፍ በሆነ አዘጋገብ ዘግበውታል በዛ ወላኪን አልሐዲስ ሰሒህ واصله የዚህ መሰረቱ የሐዲሱ መሰረት في ابي داود والترمذي ابو داود እና ترمذي ላይ አለ وصححه ابن خزيمة ابن خزيمة حديث صحيح ነው ብሏል من حديث ابي هريرة رضي الله تعالى عنه بدون ذكر الحجارة ድንጋይ ያለውን ሳይጠቅስ ውሃ ያለውን ብቻ አምጥቶታል እና ኑትቢዑል ማአ ብለው ይሄን ነው ሼኹል አልባኒ ሰህ ያደረጉት ከማን ላይ የተዘገበ ነው አስሉ ፊ አቢ ዳውድ ትርሚዚ ነው ወሰሐብ ኢብኑ ኹዘይማ ምን ሐዲስ አቢ ኢብኑ ኹዘይማ አቡ ዳውድ ትርሚዚ እነዚህ ላይ ያለው ከአቡ ሁረይራ የተዘገበው ሐዲስ ውሃ እንጠቀማለንና ነው እንጂ ያሉት ድንጋይ የሚል ነገር አልተናገሩም ይላሉ ይህንን ይህም ሐዲስ ነው ላይኛውም ላይ ያለው ሐዲስ ነው የሼኹል በዛር ضعيف ነው አሉ የእነ አቡ ዳውድና እነ ትርሚዚ እነ ኢብኑ ኹዘይማ የዘገቡትን ደግሞ ሶሒህ ነው አሉ ስለዚህ የቁርአን አያው ሰበበ ኑዙሉ የትኛው ነው ማለት ነው? በሰሒሁ ከማ ቃለ ሸኹል አልባኒ ከሄድ የትኛው ነው ማለት ነው? የትኛው ነው ሙከረም የትኛው ነው እ አህሉ ቁባዎች ውዳሴ ያገኙበት የተቸሩበት ምክንያት የትኛው ነው? በሸኹል በዛር ዘገባ ከሆነ የትኛው ነው? ከድንጋይ በመቀጠል ውሃ እንጠቀማለን ማለት እነ ቱርሚዚ አቡ ዳውድ ላይ እና እነ ኢብኑ ኹዘይማ ላይ የተዘገበው ሐዲስ ደግሞ ማለት አቡ ሁረይራ ነው አይደል? እሱ ምንድነው ያሉት أهل ቁባዎች ምክንያቱም ሲጠየቁ ውሃ እንጠቀማለንና ነው። دون ذكر بدون ذكر الحجارة ማለት ድንጋን ሳያነሱ ድንጋን ሳይናገሩ ነው። ውሃ እንጠቀማለንና ነው ነው ያሉት። بدون ذكر الحجارة ድንጋን አልተጠቀሙም። ከድንጋ በመቀጠል ውሃ አላሉ። ውሃ እንጠቀማለንና ነው ነው ያሉት። እዚህኛው ሐዲስ ላይ ይሄንኛው ሐዲስ ነው أولى ነው ያሉት እነ ሼክ ሼክ አልአልባኒ رحمة الله ጀምዑ አውላ ነው ዑለማዎች በአንድ ላይ ጨምቀው ሲያቀርቡት የእንትኑ የንጽህናውን ዲግሪ ነው የምናወዳደረው። የተፈለገው ተጠሁር ነው። እነላህ ዩሂቡል ሙጠሂሪን። ከጽዳት ውስጥ ደግሞ በላጩ ድንጋይ ሲደመር ውሃ ውሃ ብቻውን ከዛ ድንጋይ አዎ ያንኛው ውሃው ውሃው የውሃው ሐዲስ صحيح መሆኑን በዚህኛው ሐዲስ ትደግፈዋል። ችግር የለም አዎ የኛው ሐዲስ ያንኛውን ይደግፈዋል። አንዱን part መዝቆ የሚደግፍ ሐዲስ አለ። ሐዲሱ ሲወራ አሁን እንቀራለን ወደፊት እንደ ሐዲስ ሶላት ይወጅባል፣ እንደዚህ ይወጅባል፣ እንደዚህ ይወጅባል የሚል ሐዲስ መጣ። በሌላ ቦታ ሶላት ይወጅባል የሚል መጣ። እዛኛው ውስጥ የማይወጅብና የሚወጅብን አንድ ላይ ቢቀላቀልበት በዚህኛው ሐዲስ የሚወጅበውን ቸክ አድርገዋል። ያንኛው ለብቻ ይቀራል። አንድ ሐዲስ ከሌላ ድጋፍ ሊኖረው ይችላል። እንቀረዋለን አሁን ወደፊት ኢንሻአላህ። እስቲ እንዳን በተመለከተ ጥያቄ ነው ገብቶናል በላይ ደግሞ ታነባላችሁ ኢንሻአላህ